قل إن بسم الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم طيب صفحة الثاني قال الشيخ الإسلام ابن تيمية رحمه الله تعالى الأعمال والأقوال والطاعة والمعاصي هي من العبد بمعنى أنها قائمة بالعبد وحاصلة بمشيئته شيخ الإسلام ابن تيمية الله سبحانه وتعالى إذن اللتنا ብሎ ይላል አልአማል ስራዎች ይላል ወለቅዋሉ እንዲሁም ምኖች ንግግሮች ይላል ወጣዓቱ ወልመዓሲ አላህን ስብሓን ወተዓላ መታዘዝ እንዲሁም ማመፅን ህየ ምን ልዓብድ እኚህ ከማን ናቸው ከባሪያዎችም ናቸው ግልጽ ነው ወንጀል ሰርቶ ስታበቃ ወደ አላህ ኢዳፋ የምታደርግበት ሁኔታ የለም ባሪያ ሰርቶታል ቢማዕና ማለትም አነሃ ቃኢመቱን ብልዓብድ ያቺ ተግባር በማን ላይ የተንተራሰች ነች? በዛ ባሪያው ላይ የተንተራሰች ነች። ወሐሲለቱን ቢመሺአቲህ ያ መጥፎ ስራ የሚሆን ጥሩ ስራ በዛ በባሪያው ፍላጎት የተከሰተ ነው። አላህ ቀድሮብኛል ብሎ ሰው ዑዝር ማቅረብ አይችልም። ግልጽ ነው። መሺአ አለው ፍላጎት አለው ወቁድረቲሂ እንዲሁም በሱም ቁድራ የተከሰተ ነው ወልሙተሲፉ ቢሃ ስለዚህም ነው የሰው ልጅ ይወሰፋል በዛ ኦ እሱ መልካም ሰሪ ማሻአላህ ትላለህ እንደዛው ሌባ ትለዋለ። በራሱ መሺያና ቁድራ ባይኖረው ሰውን እንደዚህ በመጥፎ ካዚብ ምናምን እያልክ ትሰይማለህ የለም አለ والمتحرك بها በዛችም የሚንቀሳቀሰው እሱ ነው እነሱ እንደሚሉት ቀደርዮች እንደሚሉት ምን አይደለም፣ ጀበርዮች እንደሚሉት ንፋስ እንደሚያነቃንቀው ምን አይደለም፣ ዛፍ አይደለም። ይህ ዝም ብሎ ተቀባይነት የሌለው logic ነው ነው الذي يعود حكمها عليه ያ በሱ ላይ የሚመለስ የሆነ ተግባር ስራው ወደ ማን የሚመለሰው ወደ ራሱ ወደዛ ባሪያ ማለት ነው። ወሂየ ሚነላህ እሷ ግን ከማነች ከአላህ ነች ይባላል። ቢማና ማለትም ጽንሰ ሀሳቡ ምን ማለት ነው? አነሁ ኸለቀሃ ከአላህ ነች የሚባለው ምን ማለት ነው? ስራው ከአላህ ነው ማለት ምን ማለት ነው ከተባለ ቢማዕና አነሁ ኸለቀሃ ያችን ተግባር አላህ ስብሓነሁ ወተዓላ ፈጥሮታል። ቃኢመቱን ብልዓብድ በባሪያ ላይ የተንተራሰች ግልጽ በእሱ ላይ የቆመች ስትሆን ማለት ነው። ወጀዐለሃ አመለን ለሁ ያችን ስራ ተግባር ለሱ ስራ አድርጓታል። ወከስበን ከስብ አድርጎለታል። ከማ የኽሉቁል ሙሰቢባት ቢአስባቢሃ አላህ ሙሰቢባቶችን እንደሚፈጥረው ሙሰቢባት ማለት ያ ሙሰቢበል አስባብ እንላለን። ሙሰቢባት ሰበብ የሚያደርግ ማለት ነው። ቢአስባቢሃ በሰበቦቿ ግልጽ ለእያንዳንዱ ነገሮች ሙሰቢባትን ያደርጋል። በአስባቦች አማካይነት ማለት ነው ፈሂየ ሚነላህ መሕሉቀተን ለሁ ያቺ የተወሰነችው ከአላህ የተወሰነለት ተግባር ለሱ የተፈጠረለት ነው ማን የፈጠረው ያንን ተግባር አላህ የቀደር ደረጃዎችን ባለፈው እንዳየ እንዳየነው አልዕልሙ ወልኪታበቱ ወልኢራደቱ አልአኺር ወልኸልቁ አረ እንዴ እነዚህም ብለናል ከዛ አንጻር መክሉቀተን ለሁ ወሚን ልዓብዲ ከባሪያ ደግሞ ሲፈተን ሲፈቱን ቃኢማ ነች በእሱ ላይ ተንተርሳ የቆመች ተግባር ነች የተንተራሰችበትም ዋቂዓቱን ቢቁድረቲ ወከስቢ የሰው ልጅም ሲሰራው ቁድራ አለው አይደል እንዴ ቁድራ ችሎታ ወቀስፊ በሱ ቀስፍ ነው የተሰራው። በቃ በአላህ ውሳኔ ብቻ ሆነ ብለህ የምትወስነው ነገር አይደለም። የሱ መሺያ ስላለው ነው አላህ የሚቀጣው። የሱን ቁድራ ስላለ ነው የሚቀጣው እንጂ አላህ ስብሓነሁ ወተዓላ አይቀጣውም ነበር። ግልጽ ነው። ጠይብ اذا ከማ ኢዛ ቁልና ከማ ልክ አለ ምሳሌ ሲሰጥ ኢዛ ቁልና ያለን አለ ሀዚህ ተመረቱ ሚነ ሸጀራ እንላለን ከአባባል ሀዚህ ተመራ እቺ እኮ ፍሬ ሚነ ሸጀራ ከየት ነች ይባላል? ከዛ ፊቷ ነች ይባላል። ወሀዘ ዘርዑ ይህ ዘርዕ እኮ ሚነ አልአርዲ ከምድሩ ነው ይባላል። ቢማዕና እነሁ ሐደቱን ፊሃ በእሷ ላይ የተከሰተ ማለት ነው። ግን ወሚን አላህ ቢማዕና እነሁ ኸለቀሃ ሚንሃ ያችን ቆይ በራሷ ቁድራ ምድርን ልታበቅለው ትችላለች እ አፈር ያችን በቆሎ ውስጥ ስላደረካት ያችን ትፈጥራለች ማለት ነው አይደለም ሙሰቢቡል አስባብ ማን አላህ ነው ማለት ነው እነዛ ግን እንደምን አሉ وهذا الزرع من الأرض بمعنى أنه حدث فيها بوسط يتكسته ومن الله بمعنى أنه خلقه منها يفتروا كيتنو كسوان يفتروا مالت كيفا كتراب ተመሩን ደግሞ ከሸጀር አይደል እንዴ ከሱን የፈጠረው ማለት ነው እንጂ ለም የኩን በይነሁማ ተናኩስ በማዕከላቸው ምን የለም መፋለስ ወይም ተናቁድ ተናቁድ ማለት መጋጨት መፋለስ የለውም ይተዋለ ተናቁድ የለውም መጋጨት መፋለስ የሚባል የለውም ይህ ፍሬ ከዛፉ ነው ብትል ይህ አዝእርት ከመሬቱ ነው ብትል ግልጽ ነው እንዲሁም አላህ ነው የፈጠረው ያስገኘው ብትል ተናቁድ አለው የለውም ሀከዛ ይህንን ስራ የሰራው ይሄ ነው ይሄ ሰውዬ ነው ብትልና ግልጽ ነው አላህ እንግዲህ ውሳኔውን አስተላልፏል ማለት በውስጡ ምን የለውም ተናቁድ የለውም ግልጽ ነው የሰው ልጅም መሺያ አለው አላህም ሲወስንበት ምን አለው መሺያ አለው ነው وقال السفاريني ግልጽ ነው አይደለ እሺ وقال السفاريني ኢማሙ ሰፋሪኒ ብለው ይላሉ ወልሐሲሉ ሐሲሉ እዚህ ላይ እንግዲህ የምንወስደው ትልቅ የሆነ የሚደረስበት የተቋጨ ሀሳብ ወይም ዋናው ሜንኮር እንደሚባለው እነ መዝሀብ ሰለፍ የሰለፎች እኮ ምን መዝሀብ አካሄድ ማለት ነው ወሙሐቂቅ የአህል ሱነት የአህል ሱና ሙሐቂቆች የሄዱበት አቋም አነ አላህ ተዓላ ኸለቀ ቁድረት አብድ የአንድም ባሪያ ችሎታ የፈጠረው ማለት እሱ ነው የፈጠረው ወኢራደቲሂ እንዲሁም ምን ፍላጎቱን ጭምር ፍላጎቱንም ጭምር የፈጠረው ማን የሰው ልጅን ፍላጎቱን የፈጠረው ማን ነው? አላህ ስብሓነሁ ወተዓላ ነው። ጠይብ በዚህ ላይ ብቻ አያበቃም። ደግሞ ምን ሊለን ወኢራደቲ ወፊዕሊ ተግባሩንም ወአነ ልዓብደ ፋኢሉ ሊፊዕሊ የሰው ልጅ እኮ ለስራው ተግባሪ ራሱ ሐቂቀተን በእውነታው ስና ወሙሕዲቱ ሊፊዕሊ ስራውንም ፈጣሪ ያንን ነገር ስራውን እንዲከሰት የሚያደርግ እሱ ነው። ወላሁ ሱብሓነሁ ጀዓለሁ አላህ እኮ ጥራት ይገባውና አድርጎታል። ፋኢለለሁ ለዛ ስራ ተግባሪ ሰሪ አድርጎታል። ሙሕዲተን ያንን ክስተት እንዲከሰት አድራጊ ፈጻሚ አድርጎታል። ቃለ ተዓላ وما تشاءون إلا أن يشاء الله አለ አንድን ነገር አትሹም አላህን እንዲል እንጂ ቢሻ እንጂ فأثبت مشيئة العبد የአንድን ባሪያ ፍላጎት አላህ አጽድቆለታል وأخبر أنها لا تكون إلا بمشيئة الله ያቺ ክስተት ደግሞ አትከሰትም በአላህ ምን እንጂ ፍላጎት ቢሆን እንጂ ወሃዛ ሰሪሑ ቀውሊ አህል ሱና ይህ ግልጽና ፍንትው ያለ የአህል ሱና ወልጀማዓ አቋም ነው ፊ ኢትባት መሺአት ልዓብዲ የባሪያን ፍላጎት በማጽደቅ ዙሪያ ላይ ማለት ነው ዋናሃ ላ ተኩኑ ኢላ በመሺአቲ ረቢ የአንድ ባሪያ ምን ፍላጎት አትሆንም በአላህ ፍላጎት ቢሆን እንጂ ያንን ነገር አንተ እንድተገብረው የአላህ መሽያ ቢኖር እንጂ حتى المعاصي نعم ግልጸዋለ ነዓም ብያቸዋለሁ እነሱ ይህንን ከዚህ ፍራር አድርገው ነው ሌላ ውስጥ የገቡት በዚህ ምክንያት እንዲህ እንዲህ መጥፎም እና ቀደረ አላሁ ማ ሻአ ፈዓል አላ ኩል ቀደረ አላህ ምንድን ነው ያለው? በአንቱሚና ብልቀደሪ ኸይሪሂ ወሸሪ እንተ አላም እንዴ እንዴት እንዲፈልጉ ታዲያ በኋላ ይቀጣል ብለህ የምትለው ካልኩሌሽን እንዳታመጣ ግልጽ ነው። ሌላ ዘላ ውስጥ ትገባለህ። ኢንታ ኢንታ ከላም ዋቁሉ ብዬ እላለሁ አሉ ፈውዛን እነ ሚማ ዩአይዱ ሀዛ ይህንን በጣም የሚያጠናክርልን ነገር አነ ላህ ልኢንሳኑ አቅላ አላህ ለሰው ልጅ ምን ሰጠው አቅለ ጭንቅላት ሰጥቶታል ወቁድረተን ቁድራ ሰጥቶታል ችሎታ ወእክትያረን ምን አለው ምርጫ አለው እስቲ ራሳችሁ ምንም ሌላው ሳገቡ ሌላ ፍልስፍናው ሳገቡ አቅላላችሁ ይላችሁ እክትያር አላችሁ የላችሁ ትመርጣለህ አትመርጥም ንጻ እንካ አንተ አሁን ለምሳሌ እሳትና ውሃ ቢሰጥ እጅ መቼስ እሳቱን አትይዘው አይደል እንዴ ተግባባን የሚበላም ነገር ማለት ነው ባቀርብልህ የሚጣፍጥና የሚመር ነገር የሚመረውን ምን አትልም አትመርጠውም ምን ስላለ اختيار አለ ቁድራ አለ አቅልም አለ አቅል ስላለ እኮ ያንን የሚመረጠው ولا يحتسب فعله له ولا يحتسب فعله له أو عليه ولا يحتسب አይታስብበትም ፊዕለሁ ተግባሩ ፊዕለሁ ተግባሩ ጥሩ ነገር የሰራው አው አለይ ወይም በሱ ላይ አይታሰብበትም መጥፎ ስራ አለይ ከተባለ ብዙ ጊዜ ለመጥፎ ነው እሺ ለሁ ከተባለ ደግሞ ለጥሩ ነው እሺ يا ملكم سرائي صاف اللتم أو علي ويبس لائي صاف البتم إلا إذا توفرت في هذه القوة النزي قواج من قيئة تمالو كزينة تمالو كزينة من مالة دونة بمسالة الاستاذ ابداون يتيقا الانسان يتيقا الله زن ها؟ أخبروني هل يسأل المجنون هل يسأل الأطفال ما يسألون عند الله جل وعلا ለምን ንገሩኛ ምን የለውም እብድ ምን የለውም ኢኽቲያር የለውም አቅል የለውም ቁድራ የለውም ስለዚህ የሰው ልጅ ምን አለው ማለት ነው ሊቀጣ ምንዳም ሊሰጥ የሚችለው በምኑ ነው በእኽቲያሩ ነው አቅል እኽቲያር አቅልና ምን ሲለው ነው ቁድራ ሲለው ነው ሲኖረው ነው ማለት ነው በማችለው ነገር ላይ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ ስለዚህ ተገደው የምንሰራው በእንቅልፍ ልብ ይሄ ሁላ አይታሰብ። ይሄ የሚታየው ምንድን የሰው ልጅ ቁጥር አለው መቼ አለው። ይህን አለማስተዋላቸውን እነሱ እነዚህ ቀደርያና ጀበርያ ያልሆነ አካሄድ ውስጥ የገቡት እንጂ ይመልሳቸዋል እኮ ነስ ለምን በለው እስቲ ለምንድን ነው መጅኑን የማይቀጣው በለው ህፃንስ ለምንድን ነው የማይቀጣው ግጽ ራሱ ይመልስልሃል አይ ቁድራና መሺያና ኢራዳ ስለሌለው ነው ግጽ ስለሌለው ነው አየ በቃ የሰው ልጅ ሊቀጣ የሚችለው እ ምን የሚለውን በምኑ ነው በእክትያሩ ነው አይደል ስለዚህ ያለው ማለት ነው የሰው ልጅ የሰው ልጅ ተገዱ አይደል የሚሰራው ማለት ነው ፈልመጅኑኑ መጅኑን እብድ አለ ወልማዕቱው ማዕቱ ማዕቱ ማለት ደግሞ ምን ማን ይሄ ናቅሱል ዐቅል ማለት ነው ናቅሱል ዐቅል አቅሉ ጎዶሎ ነው ማለት ነው መጅኑንን ያው በደንብ ፍንትው ላይ ያደርገዋል። አዊል መክሩህ ወይም ተገዶ የሚሰራ ሰው አውል ሙክራህ ነው ተገዶ የሚሰራ ሰው ላ ግምት የለውም ሊማ የስዱሩ ሚንሁም ከነሱ ለሚመነጨው ሚነል አቅዋሊ ወል ከስራ ከስራም ከንግግር ምን የለውም ኢዕቲባር የለውም ይታሰብባቸዋል እንዴ አይታሰብባቸውም። ለምን በቃ ቁጥር ያላቸው እክትያር የላቸው ወላ ዩአኸዱን አይያዙም አለይሃ በሷ በዛች ተግባር ሚማ የዱሉ እሱ የሚያመላክተው አላ አነሁ ለይሰ ቢሙጅበሪን የሰው ልጅ ምን አይደለም ተገዳጅ አይደለም ወላ ሙስተቂሉም ቢነፍሲ ደግሞ ነፍሱንም ችሎ የሚሄድም ደግሞ አይደለም ወማ ኢላ አየሻ አላህ ሁለቱ ተጣምሯል ማለት ሙስተቂሉን ቢነፍሲ ሲል ለቀደርዮች መልስ እየሰጠ ነው። ለይሰ ቢሙጅበር ሲል ደግሞ ለማ መልስ እየሰጠ ነው? ለጀበርዮች። በቀደር ዙሪያ ላይ የተፈጠሩ ቡድኖች ስንት ናቸው? ሁለት፣ ቀደርያና ጀበርያ። ቀደርያ ቀደር የሚባል ነገር የለም አላህ ራሱ ከሰራም በኋላ ነው የሚያውቀው። እነዛ ደግሞ አረ የሰው ልጅ ምንም ምንም ምንም ማድረግ አይችልም አሉ በቃ ምንም የሰው ልጅ ምንም መቼያ የለውም። አላህ ራሱ ነው እንደፈለገ የሚያደርግ የእነዚህ ተቃራኒ ማለት ነው። ግጸው አሉ የሁለቱም ማካሄድ ምንም የለም የተሳሳተ የጥመት ጎዳና ነው። መልስ ለመስጠት ራሱ ከፈለግ አንዱን በአንዱ መምጣት የእነዚህን የሚያመጡትን ደሊል በእነዚህ ትመተዋል፣ የእነዚህን ደግሞ ደሊል ታመጣ ይህንን ትመታል። አለ ከሁለቱ ተጋጩ። ግልጽ ነው። ምንም ደሊል አያስፈልግም። ጀበርያ የሚያመጣውን ደሊል ለዚህ ትሰጠዋል። ለዚህ የዚህ የሚያነሳውን ደግሞ ተቃራኒ ስሙ በዚህ ትመተዋለ ግልጽ ነው አንተ ምንም ደሊል መሰብሰብ አያስፈልግም እነሱ ደሊል ሰብስበው ይጨርሱልሃል ከዛ አህሉ ሱና ግን ይሄ አቋም ነው ትላለ ማለት ግልጽ ነው አህሉ ሱና ወሰጥ ነው لذلك አመራቱ الإيمان بالقضاء والقدر ብዙ ጊዜ እንግዲህ የተለያዩ የሰው ልጅ ችግሮች ውስጥ የሚገቡት ብዙ አሁን ምሳሌ ራስን ማጥፋት የሚሆን የተለያየ የተለያየ ግልጽ ማለት ወይ በተከሰቱ ክስተቶች ላይ ነቲጃው የጨጓራ የስኳር በሽታ ማትረፍ የሚሆንበት ምክንያት አብዛኛው ጊዜ በቀደር አለማመን ነው። የሰው ልጅ በቀዷና በቀደር ሳያምን የሚከሰቱ ብዙ ጸያፍ ነገሮች አሉ። ግልጽ በህይወቱ ላይ ከኢማን ኢማኑ አናሳ ከመሆኑም በተጨማሪ በዚህ በዱንያ ላይ ራሱ የሚያጣው ነገር አለ። ግልጽ ነው። እስቲ አብረን ተመራቲል ኢማኒ ቢልቀዳኢ ወልቀደር አላህ በወሰነው ፍርድና ውሳኔ ማመን ምን ፍሬ አለው ከተባለ እነ ሚን አዕظም ተመራት ልኢማን ቢልቀዳኢ ወልቀደር አላህ በፈረደውና በወሰነው ነገር የማመን ፍሬው صحة إيمان الشخص ትክክል ይሆናል የአንድ ግለሰብ ኢማኑ ራሱ ትክክል ይሆናል በቃ بتكامل أركانه። የኢማን መሰረቶችን ምን በማለት በማሟላቱ በቃ ቀደረ ላህ ወማ ሻአ ፈዓል አንተ ጋር ሌላ قول የለም መጥፎ ነገር ብታገኝ ግልጽ ነኝ لأن الإيمان بذلك من أركان الإيمان الستة ምክንያቱም በዚህ ማመን ከስድስቱ የኢማን መሰረቶች ውስጥ ነው አለቲ ላ የተሐቀቁ ኢላ ቢሃ በእሷ እንጂ ሊረጋገጥም አይችል ከማደላ አላ ዛሊከ ልኪታብ ወሱና በዚህ ለቁርአንና ሐዲት እንዳመላከተን ይላል ወሚን ተመራት ልኢማን ቢልቀዳኢ ወልቀበር አላህ ቦር በፈረደው ፍርድና ውሳኔ ማመን ጡማዕኒነቱ ልቀልቢ የቀልብ ምን ማለት መረጋጋት ያመጣላል። በቃ የፈለገ ብዙ ነገር የሚያሳርር ነገር እንኳን ቢከሰት ቀደር አላሁ ማሻአላ ተጥመዒን ወርትያሂ ማረፍ ያመጣላል። ቀልብ ታርፋለች። ወዐደም ልቀለቂ ቀለቅ አይኖርም ፍራቻ የሀዲህ ለሀያት በዚህ ሀያት ላይ ቀለቅ ፍራቻ በተጨማሪ በቃ የህይወት ምንድን ነው እ ስጋት ማለት ነው عندما يتعرض الإنسان የሰው ልጅ በሚጋረጥ ጊዜ ማለት ነው በሚጋረጥ ጊዜ ሊመሻቂል ሐያቲ ለህይወት አስቸጋሪ ነገሮች ማለት ነው لأن العبد ምክንያቱም ባሪያ إذا علم ያወቀ ጊዜና አነማ ዩሲቡሁ የሚያጋጥመው ነገር ወ ሙቀደሩ ላቡደ ሚኑ ከሱ ሙቀደር አላህ የወሰነው ነገር ነው። ምንም ያ መከሰቱ ደግሞ የማይቀር ነገር ነው። ግልጽ በቃ ስለዚህ ትረጋጋለህ። ولا راد له አላህ የወሰነው መላሽ ደግሞ የለም። የፈለገ ማን እንዲ ግልጽ ስለዚህ አንተ በቃ ብዙም ረጅም ርቀት አትሄድም ማለት ነው። واستشعر قول رسول الله صلى الله عليه وسلم የነቢዩ عليه الصلاة والسلام ን ንግግር استشعار ያደርጋል። استشعار ማለት ማለት በውስጡ يعني ያሰርጸዋል ያስገባዋል ማለት ነው። ዋዕለም ምን የሚለው የነቢ ዐለይሂ ሰላቱ ዋዕለም አነማ አሳበከ ለም የኩን ሊዩኽጢዐክ ወማ አኽጠዐከ ለም የኩን ሊዩሲበክ። ይህንን የሐዲስ እንግዲህ ታውቁታላችሁ። ፈኢነሁ እነሆ እኮ ዒንደ ዛሊከ እዚህ ጋር ተስኩኑ ነፍሰሁ ነፍሱ ምን ትላለች? ትረጋጋለች ነፍሱ ምን ትላለች ትረጋጋለች ወየጥመኢኑ ባለሁ ባሉም እንደዚሁ ምን ይላል የጥመኢን ይረጋጋል ባል ማለት አቅል ግልጽ ነው ወይ ልቦና ማለት ነው ቢኺላፊ መን ላ ዩእሚኑ ቢልቀዳኢ ወልቀደር በአላህ ውሳኔና ፍርድ ከማያምን ሰው በተቃረነ መልኩ እነዚህ ሰዎች ምን ምን ያጋጥሟቸዋል ኢነው ተእኹዙል ሁሙም ጭንቀት ገና ለገና እንዲሆናል እንዲሆናል ብሎ ይሄ በቃ አላህ የቀደረው ነገር ሆኗል በቃ ግልጽ ነው ብሎ ይጨርሳላ። ይሄ ግን ጭንቀት አሰብ መዋለ ወላሕዛን ሐዘን ወዩዝዒጁሁ ልቀለቅ በቃ ገና ለገና ስጋት ደግሞ ኢዝዓጅ ውስጥ ይገጥቷል መረበሽ ሐታ የተበረመ ቢልሐያት ህይወቱ በቃ ምን ይላል ውጥረት ውስጥ ይገባ ነው ተጀጁር ሚንሁ ማለት ነው ይቆጣል መቆጣት ውስጥ ይገባል ተተጁር መቆጣት እንደዚህ ማለት ነው የተወጠረ ነው የሚሆነው ማለት ቢልሐያት ወዩሐዊሉ الخلاص منها ከሷ ደግሞ ለማምለጥ ይፈልጋል ወዩሐዊል ማለት ሙከራዎችን ያደርጋል ከዛ ነፃ ለመውጣት ወለው ቢልኢንቲሃር አንዳንዱ ነው ራሱን በማጥፋት ቢሆን አቦ ከዚህ ጭንቀት ይልና ምናምን ግማሹ መርዝ ይጠጣል፣ ግማሹ ይታነቃለ፣ ግማሹ ከፎቅ ላይ ራሱን ይወረውራል። ይሄ ነገር ደግሞ የሚታየው አደጉ የሚባሉ ምኖች ናቸው፣ አገራቶች ናቸው። ግልጽ ነው። ለምን ከኢማን ስለራቁ መብቴ ነው ብለው ነው የሚያስቡት። የማይሰሩት እኮ ሙሐረም የለም ደስታ እናገኛለን ብለው ከምር ይጠጣሉ፣ ዝሙት ይፈጽማሉ። ሁሉንም ምን ማን ያግታቸዋል? አንተ እኮ ኢስላም ነው የሚያግታ። ከዛ በኋላ ግን ይህንን ውድ አድርገው ምንም ደስታ ያገኙ አላየም ጭቃ ላይ በጭቃ ምናምን እየተደበለበሉ ሲጫወቱ በቲማቲም ምናምን ይሄ ሁላ ደስታ ነው። በቃ እነሱ ብቻ ደስታ የት እናግኝ ብሎ የማይሰሩት ነገር የለም። ግልጽ ነው። ምንም አንተ እኮ ደስታ ለማግኘት ነው እንጂ እንደው ትንሽ ከገፋ ደስታ ከረሜላ ሊሆን ይችላል የምትበላው። እነሱ ግን የማያረጉት ነገር የለም። በቃ በጣም ብዙ ነገር ነው የሚያረጉት ግን ደስታቸውን ግን ምን ሊሉ አይደለም ሊያጣጥሙ አይችሉ የመጨረሻው በመሐረም ስላሉ ሊያደርጉት የሚችሉት ምንድን ራሳቸውን ያጠፋሉ ምንም ያንን ፈጽሞ ደስታ ስላላገኙ انتحار ታለ انتحار ማለት ማለት ራስን ማጥፋት كما هو مشاهد من كثرة الذين። ይሄ ታይቷል በተለይ አደጉ የሚባሉ ሀገሮች እነዚህ ከኢማን ግን የራቁ ሀገሮች ናቸው كما هو مشاهد ይሄ እንደሚታየው من كثرة الذين እነዚያን ያው የበዙ ከመሆናቸው ينتحرون ራሳቸው የሚያጠፉ فرارا من ከተከሰተ ክስተት ለመሸሽ ብለው وتشاؤما من ወደፊት ደግሞ እንዲህ ይሆናል ብሎ መላምት ከማድረግ ጋር تشاؤم ማለት ማለት ገድ ወይም ደግሞ ገና ለገና እንዲህ ሊደርስ ይችላል ገና እንዲህ ሊከሰት ይችላል ብሎ ራሱ የሚያጠፋ አለ ሊአነሁም ላ ዩእሚኑነ ቢልቀዳኢ ወልቀደር በአላህ ውሳኔና ፍርድ ካለማመን የተነሳ ነው ልጸዋለ ፈካነ ተሰሩፉም ዛሊከ ነቲጀተን ፈካነ ሆነ ተሰሩፉም እንዲህ አይነት አካሄዳቸው ተሰሩፉ እንዲህ አይነት አካሄዳቸው ስራቸው ዛሊከ ነቲጃ ውጤት ሆነ ሐትሚየተን ሐትሚያ ሆነ በቃ ደሩርይ ማለት ላመፈረ ሚኑ ማያመልጡት በቃ እንደው ትልቅ ሐትሚይ የሆነ ነገር ሆነ ደሩርይ ላ مفر منه كسل شيخ ما يشبك ما لكم لسوء اعتقادهم عقيداتهم من سلونا ما تفوك من يتنسى وتيتون باتشو تقبابا سلازي يوتيتون وقد قال الله تعالى ان بما سلكتنا الله بلونا نبر الناس لبالالوتن من على الله ما اصاب من مصيبه في الارض ولا في انفسكم الا في كتاب من قبل ان نبراها ان ذلك على الله يسير በማለት አላህ ተናግሯል። አንድም مصيبة አይደርስባችሁም ፊል አርዲ በምድር ولا في أنفسكم በነፍሳችሁ ወላ ፊ ኪታብ ኢላ ፊ ኪታቢ አላህ በ اللوح المحفوظ ላይ የጻፈው ቢሆን እንጂ ሚን ቀብሊ አነብረአሃ ያችን ነገር ከመፍጠራችን በፊት ይላል። ያቺ ነገር ከመፈጠሯ በፊት አላህ በ اللوح المحفوظ ላይ ምን ብሏታል? ጽፏታል። ኢነ ዛሊከ አለላህ የሲር ይህ ደግሞ በአላህ ላይ ምንድነው ቀላልና ምንድነው ገር ነው ይላል አላህ ስብሓነሁ ወተዓላ ይህን ማድረጉ መጽሐፉ ያን ነገር መወሰኑ በአላህ ላይ ምንድነው ገር ነው ቀ ጠይብ ምንድነው ከላይ ያለው ሐዲስ ዋዕለም እወቅ አነማ አሳበከ ያጋጠመህ ነገር ለም የኩን ሊሆን አይችልም ሊዩፍቲያክ ሊስትህ ማለት አላህ ያገኘሃል ብሎ ያለው ነገር ምን ሊልህ አይችልም ሊስትህ አይችልም በቃ ምክንያቱም አላህ ያገኘሃል ብሎ ስለወሰነ ማለት ነው ወማ አኽጣዓከ የሳተህ ነገር ደግሞ የሳተህ ነገር ማለት አላህ እንዲስት የወሰነው ነገር ደግሞ ለም የኩን ሊሆን አይችልም ሊዩሲበክ ሊያገኝህ በቃ አላህ ይሄ ነገር አያገኝም ብሏል ማለት ነው ግልጸዋል በዚህም ብትሽሎከለክም በዚህም ያገኛል ያለ ልታመልታችን ነው እንዲሁም ደግሞ ይስታል ያለው ነገር ደግሞ የፈለገ ግልጽ ነው ሰው ከዚህም ከዛም ማለት ነው ምን አቅጣር الارض ቢሰበሰብ አንተ ላይ ምንም ማድረግ አይችልም ማለት ነው طيب እሺ ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير ይህንን ያደረገው ምክንያት ለምንድን ነው በዱንያ ላይ በቃ ሙሲባም ከሆነ ያገኛቸዋል ይህንን ያደረገበት ምንድን ነው ቀደር ማለት ነው። ቀደርን ያደረገበት ምክንያት ምንድን ነው? የቀደሩ ምክንያት ማወቅ አለብን። ለምንድን ነው አላህ ይህን ነገር ያደረገው? ሊከይላ ተእሰው አላ ማ ፋተኩም፣ ሊከይላ ተእሰው እንዳታዝኑ ነው። አላ ማ ፋተኩም፣ ባመለጣችሁ ነገር እንዳታዝኑ ነው። ባመለጣችሁ ነገር አቡ እንዴት እንዲህ ያመልጠናል ብላችሁ ማለት ነው። ወላ ተፍረሑ እንዳትደሰቱ ነው ደግሞ ቢማ አታኩም በሰጣችሁ ይሄ ወላሂ ምስጢር አለ ልብ በሉ ምን ማለት እንደፈለገ ሊከይ ላ ተዕሱ ባመለጣችሁ ነገር እንዳታዝኑ ማለት እረይ ምን ሳናገኝ ብላ አት ምን አትልም አትቆጭም አትና በቀደር መታም ኢንሻአላህ አላህ ይህንን የወሰነው በምንድን ነው ትላለህ ለኸይር ነው ሕክማ አለው ግልጽ ነው ደግሞ ለእኛ ደግሞ ነገ አላህ የሚወስነው ኸይር ነገር ሊሆን ይችላል ብለህ ምን ትላለህ ትጽናናለህ ማለት ነው እንደዛ እኮ ነው በቀድር ስታምን ይሄ ለኸይር ነው ብለህ ታሳልፈዋል ሌላው እንዳለ በቀደር ካላመነ እኮ ለኸይር ነው ብለህ ራሱ እናግረው ደሙ ነው የሚፈለው ለኸይር ነው ይላል እንዴ እዚህ አፈር ድሜ እየበላው ነው ይል እና ወላ ተፍረሁ አላላህ እንዳትደሰቱ ነው ደግሞ ቢማ አታኩ ምን ባላችሁ በሰጣችሁ ነገር እንዳትደሰቱ ነው ዛሬ ደግሞ በቃ የሆነ ጥሩ ነገር ሲል በቃ ፈንጠዝያ ውስጥ ምናምን እንዳገቡ ነው ምክንያቱም እችን አይተ ብቻ ደግሞ ይሄም አይታወቅም እኮ ግልጽ ከበስተጀርባው ብለ ዝም ብለ ፈንጠዝያ ምን አትልም አታበዛም ግልጽ ነው ያ የወሰነበት ምክንያት አላህ ነገ የሚወሰንብን ስለማታቅ ማለት ነው እስቲ ሰዎች የሆነ ዱንያ ላይ ሲገቡ በቃ እየተቦጣሉ እንደፈለጉ ሲሆኑ ታላ ሙእሚን እንዲህ አይነት ወስፍ የለው ለምን የአላህ ውሳኔን ያውቃል ግልጽ ነገ ላይ የሚወሰነውን ነገር ምን ስለማያውቅ ስለማያቅ ግልጽ እንደዚህ አይነት ነገር ውስጥ ሲገባ አታየውም ማለት ነው አላሁመ ጃአልና ምን አልሙእሚኒን ወላ ተፍረሁ ቢማ አታኩም ወላሁ ላ ዩሕቡ እየው ከዛ በኋላ ሲያቁን ስታዩ ያመጣው ነገር እንዴት ደስ እንደሚል ወላሁ አላህ እኮ ላ ዩሕቡ አይወድም ኩለ ሙክታል እያንዳንዱ ኩራተኛ ነው ማለት ነው። የሆነ ነገር አግኝቻለሁ ብሎ የሚኩራራን አይወድም። እንዲሁም ፈኹርን አይወድም። ጉረኛ የሆነ ነገር አግኝቻለሁ ብሎ የሚጎርና አይወድም። ምክንያቱም ይሄ ዝም ብሎ ነው እኮ የሚንጠራራው እንጂ ነገ የሚወሰንብን ታውቃለህ። እንዲህ በቃ ያዙን ልቀቁኝ ብሎ የተነፋፋው እኮ በአንዴ ሊተነፍስ ይችላል። አላህ ከወሰነበት ግልጽ ነው። በደቂቃ ውስጥ ሊተነፍስ ይችላል። እንደዚህ አይነት ነገር አታይበትም። የአላህ ስብሓነ ወተዓላ ውሳኔ ስለሚያምነው በአኽበረና ስብሓነሁ አነሁ ቀደረ አላህ ስብሓነ ወተዓላ ወስኗል። ማ የጅሪ ሚነል መሳኢብ በመዱንያ ላይ የሚከሰቱ ሙሲባዎችን ፊል ወፊል አንፉሲ በነፍስም ወሙቀደሩን ያ የተወሰነ ነው ወመክቱቡን የተጻፈ ነው ላቡደ ሚን ውቁዒሂ በዱንያ ላይ መከሰቱ አይቀርም መህማ ሐወልና ምንም ብንሞክር ደፍዐሁ ያንን ምን ማለት ለመመከት ማለት ነው ለመከላከል ثم በየነ ከዚያም ገልጾንላል አነ الحكمة ጥበቡ እኮ ሚን إخباره አላህ በመናገሩ ስለና ለእኛ ቢዛሊከ በዚህ ሊአጅሊ አነጥመኢነ ምን እንድንል ነው እንድንረጋጋ ነው ፈላ ነጅዛዕ ሰብር እንዳናጣ ነው ወነእሰፈ እንዳናዝን ነው ዕንደ ልመሳኢ ሙሲባ በሚያጋጥመን ጊዜ ወላ ነፍራህ ደውም ቅጥ ያጣ ደስታም እንዳንገባ ነው እንደ ሑሱል ኒዓሚ ጸጋ ያለልን ጊዜ የተከሰተልን ጊዜ ያገኘን ጊዜ ዝም ብለን እንዳንደሰት ነው ይላል። ፈርሐን መደሰትን ዩንሲነል አዋቂባ መጨረሻውን ምንም ይለን የሚያስረሳንን የሆነ ደስታ እንዳንደሰት መጨረሻውን ሳታቅ ዝም ብለህ ፈንጠዝያ አብዝተህ እንዳትደሰት ነው። ዋጅቢ አለይና በእኛ ላይ እንግዲህ ግድ የሚለው አሰብሩ መታገስ ነው እንደል መሳይ ሙሲባ ሲያጋጥመን ወአደም ልያእሲ ተስፋ መቁረጥም አይኖርብንም ሚን ረውሒላ ከአላህ ስብሓን ወተዓላ ራሕመት ረውሕ ማለት ራሕማ ነው እሺ ሚን ረውሒላ ሚን ረሕመትላ ነው ወሹክሪ ማመስገን አለብን እንደ ደስታ ሲያገኝ ስናገኝ ወአደሚል አምኒ ደግሞ መተማመን የለብንም በምን ሚን መክሪላ ከአላህ ሴራ ደግሞ መተማመን የለብንም ነገ አላ ስብሓን ወተዓላ አጸፋው የሚሰጠን እንዴት እንደሆነ ስለማናቅ ወነኩነ ሙርተቢጢነ ቢላሂ ፊል በሁለቱም ጉዳዮች ላይ ከአላህ ጋር መያያዝ አለብን። ሙርተቢጥ ማለት ማለት መያያዝ ምን ማለት ነው? ኸይር ነገር ሲያጋጥመን አላህ እናመሰግናለን፣ መጥፎ ነገር ሲያጋጥመን ደግሞ እንሰብራለን። ግልጽ ነው። በዛ ነው ነብዩ አለይሂ ሰላቱ ሰላም መከሩን ይህን ነው መወጀደ ኸይረን ፈሊሕመዲላህ ወመን ገይረ ዛሊክ ፈላ ኢላ ነፍሰው በማለት ተናግሯል። ቃለ ኢክሪመተ ረሒመሁላህ ለይሰ አሐዱን ኢላ ወሁወ የፍራህ አንድም የለም እሱ የሚደሰት ቢሆን እንጂ ወየሕዘን ያዝነ በዚህ ዱንያ ላይ ማንም ሰው የለም አንድ ቀን ያዝናል አንድ ቀን የሚደሰት ቢሆን እንጂ ነገ ሊደሰት ይችላል ከዛ ደግሞ ሊያዝን ይችላል በቃ የውሙን አሰል ወየውሙን በሰል ይላል አረብ ግልጽ ነው ወላኪን ነገር ግን ይጅዓሉ አድርጉ ይላል አልፈርሓ የተደሰታችሁበትን ቀን አድርጉት ምን አሹክራ ይጅዓሉ አልፈርሐ ሹክረን ማመስገኛ ይሁናችሁ ግልጽ ነው ኸይር ነገር ስታገኝ አላህ እንድታመሰግን ነው ወልሑዝነ ሰብራ እንዲሁም ደግሞ ምን አድርጉ ሐዘናችሁን ደግሞ ምን አድርጉት ሰብር አድርጉት በጣም ደስ የሚል ንግግር ነው ወላሂ هذا يعني لو وجدنا الذهب لكتبنا يعني به ግልጽ ነው ولكن ما عندنا يعني ها ليس أحد إلا وهو يفرح ويحزن ولكن يجعل الفرح شكرا والحزن صبرا እንዲህ አንዳንድ በጣም የሚያጅባችሁ ንግግሮች ወላሂ በሞባይላችሁ ላይ ጽፋችሁ የሆነ እንትኖች አድርጓቸው ግልጽ ነው እንዲህ ቤት ውስጥ መጻፍ እኔ ማረሳ አንድ ተማሪ ነበርና የሆነ አስተምሬው ቤቱ በሆነ አጋጣሚ ሲሄድ ምናምን ነገር ቤት ውስጥ አንዳንድ ጊዜ አያለው ተለጥፎ ማለት ነው ሐቂቀተን የሆነ በተያጀቡ ሌላ ጊዜ ደግሞ ሌላ ግልጽ ነው ሐታ ያህበዱሁ ወይከርሩ ወየተየቀን ቢ ግልጽ እንዲህ አይነበረ ሰውን ማለት ብዙ ጊዜ ቤቱ ሲሄድ እንዲህ አይነት ነገሮችን አስተውላለሁ። አንዳንዴ እናንተም እንደዛ አድርጎ ራስ ያችሁ ላይ በተለይ ማይረሳ ስትገባ ስትወጣ ወይም ከእንቅልፍ ስትነሳ የምታስታውስበት ሁኔታ ትተው وليس معنى هذا يكو معنى إلا هذا أن العبد عند بارع ላ የተኪዱ ልአስባበ እንዲህ ሲባል በቃ አላህ ወሰነ ነው በቃ አላህ የወሰነው ነው ሲባል ማለት ነው አንዳንዱ ይህንን ተንተርሶ የሚጃጃል አታጣ ግልጽ ነው አለ ከለል ውስጥ የሚወድቃለ ምንድን ነው ወለይሰ ማዕና ሀዛ ይህ እኮ ማለት አላህ በቃ የወሰነው ሲባል አነ ለአብድ አንድ ባሪያ እኮ ላ የተኪዙ ልአስባብ የሚከሰቱን ሰበቦች አይዝም ማለት አይደለም ሚነሸሪ ከሸር ማለት ነው ካላ ከወሰነ ነው ማለት ነው። ዜብራ ምናምን እያል እንግዲህ ትክክለኛዋን ዜብራ እስክታይ ድረስ አልቆምም ብለህ በዜብራ ላይ ብትሄድ ያው አቂባህን ያው እንግዲህ ራስህ እንትን ትለዋለህ። ወልጃሊበቲ ሊልኸይር ለኸይር ደግሞ ምን የሚሉ የሚያስገኙ ነገሮችን ደግሞ እንደዚሁ ሰበብያ አላደርስም ብለህ ብትል ይሄ የሚሆን ነገር አይደለም ማለት ይሄ ይሄ አይደለም ማዕናው ማለት አልገባችሁ? ላ የተኺዙ ልአስባብ ልዋቂያት ሚን ሸሪ ከሸር የሚጠብቅህን ሰበብያቶች አሊዝም ወይም አትያዝ ማለት አይደለም። ወልጃሊበት ሊልኸይር ኸይርን ነገር ደግሞ የሚያስገኝልህ ጃሊባ ማለት የሚያስገኝ ዋቂያቲ የሚጠብቅ ወኢነማ የተኪሉ አለ ልቀዳኢ ወልቀደር እሱ በቃ ምን ሲባል ቀደር ሲባል ምንድነው የሚያስበው? ወኢነማ የተኪሉ አልቀዳኢ ወልቀደር አላህ በወሰነውና በፈረደው ላይ መንተራስ ነው። በቃ አላህ ከወሰነው ነው ይላል። ምን ብሎ በቃ ስራ ስራ ሲፈረው አላህ ሪዝቁን ሲያፈስብን ነው ይላል። ግልጽ ከማ የظن بعض الجهال ከፊል ጁሃሎች ላይ እንደሚስተዋለው هذا من اكبر الغلط ايه ትልቅ ስህተት ነው አለ ወልጀህል መሀይምነት ማለት ይሄ ነው በቃ ትልቁ فإن الله أمرنا باتخاذ الأسباب አላህ ሰበብያቶችን ያዙ ብሎ እኮ አዟል። ሰላት እንኳን ሰንደኩ ሰግደኩ ምንድን ነው ያለ? ፈንተሺሩ ፊል አርዲ ወብተጉ ሚን ፈድሊላህ በዛ እንትን አለን አብሽር ጁማ ስገዱ እኔ እረዝቃችኋለሁ ምናምን እዛ ቁጭ በሉ እንኳን አላለም ማለት ግልጽ ነው። ሰላት ሰግደህ እንኳን ፈንተሺሩ ነው ያለህ ማለት ነው። ونهانا ከልክሎናል عن ከመሰላቸት ወልህማሊ ችላ ከማለት ولكن إذا سبب ነገር ግን ሰበብያቶችን ስንይዝ ወሐሰለ ለና ወሐሰለ ለና ለኛ ቢከሰት አክሱል መጥሉብ ከፈለግነው በተቃራኒ ቢከሰት ፈዓለይና አላ ነጅዛ ምን አንድ ፈዓለይና በእኛ ላይ አለብን አላ ነጅዛ እንዳይሳን ስንፈት ውስጥ መግባት የለብን ምን ማለት ነው ሰበብያቶች እናደርሳለን ግን ሰበብያን በማድረስ ሁኔታ ላይ ሳለን ጥሩ ያልሆነ ነገር ቢያጋጥምን መሰበር አለብን ሊሳንን አይገባም ሰብር ልናት አይገባም ጀዝዕ ማለት ሰብር ማጣት ማለት لأن هذا ምክንያቱም እሱ هو القضاء المقدر الله የወሰነው ፍርድና ውሳኔ ነው ولو قدر غيره ሌላም ቢወሰን ولو قدر غيره ከዛ ውጭ ምን ያለ ቢወሰንም ولهذا يقول النبي صلى الله عليه وسلم ለዚህ ነው ነቢዩ አለይሂ ሰላቱ ሰላም ይላሉ احرص على ما ينفعك واستعن بالله ولا تعجز وإن أصابك شيء فلا تقل لو أني فعلت كان كذا وكذا ولكن قل قدر الله وما شاء فعل فإن لو تفته عمل شيطان نبي من إلى احرص ጓጓ ጉጉት ይኖር ማለት ነው ጓጓ ጉጉት ይኖር አላማ የንፈዑክ በሚጠቅምህ ነገር ላይ ወስተዒን ቢላህ በአላህ ታገዝ ወላ ተዕጀዝ አትስነፍ ወይን አሳበከ ሸይኡን አንዳች ነገር ቢያጋጥምህ ወላ ተቁል አኒ አኒ ፈአልቱ ካነ ከዛ ወከዛ እንዲህ ሰርቼ ቢሆን እኮ እንዲያገኝ ነበር አትበል ወላኪን ነገር ግን ቁል ብለህ በል ቀደረ አላህ ወማ ሻ ፈአለ አላህ ወሰነ የፈለገውንም ሰራ በል እነ ቢሆን ኖሮ እንዲህ አድርጌ ቢሆን ኖሮ ኖሮ ኖሮ እያል የተለያየ ነገር መደርደር ተፍተው አመለ ሸይጣን የሸይጣንን መንገድ ይከፍትልሃል። አዎ እውነትህን እኮ አንተ እውነት እንደዚህ ብታደርግ ኖሮ እኮ እንዲህ ይላል። በቃ እያለ ይመጣባል። አንተ እኮ ነው አንተ አው እንደዚህ እያለ ይደረድርላሉ ዝም ብለ ኢስላም የሚያስተምረን ወደፊት እንጂ ወደ አይደለም ሸይጣን ደግሞ ይመጣና ወደ እስቲ ወደ ኖሮ ኖሮ ብለ ዝም ብለ ብደረድር ምን ታመጣለህ ያርጌ ኖሮ ጎት አልክ ነው በቃ ምንም እንጂ ሌላ ግን ኢስላም ግን ቀደረላህ ወማ ሻአ ወደፊት በቃ ይንታላ ረዋ ሙስሊም ወሬ አውርቼ ረዋው ሙስሊም ቡኻሪ ስላቸው ወአለል አብዲ በአንድ ባሪያ ላይ እንግዲህ ማሃዳ ከዚህ ጋር አዩሐሲበ ነፍሰው ነፍሱን ሊተሳሰብ ይገባል አለ ወዩሰሒሐ ስተቱንም ያው ሊያስተካክል ይገባል ፈኢነውን ነው እኮ ላ ዩሲቡሁ ምን አይለውም አያጋጥመውም ማለት ሸይኡን አንዳች ነገር ኢላ ቢሰበቢ ذኑቢሂ እያንዳንዱ በዱንያ ላይ የሚያጋጥመን ነገር በምንድን ነው በሰራ ነው ወንጀል ነው ቃል አላሁ ተዓላ አላ ስብሓን ተዓላ ይላል ወማ አሳበኩም ሚን ሙሲበቲ ፈቢማ ከሰበት አይዲኩም አንድም ሙሲባ ያጋጥማችሁም ፈቢማ ከሰበት አይዲኩም እጃችሁ በሰራችሁ ብትሆን እንጂ ይላል ومن ثمرات الإيمان بالقضاء والقدر الله بوسن وفردنا وصاني ما فريو الثبات عند مواجهة አዘማት ምንድን ነው አተባት ጽናት ያለው ሰው ትሆናለህ በቀደር የምታምን ከሆነ እንደ መዋጃሃቲል አዘማት ዲቅ ሽዳ ማለት ነው አዘማት እሺ ዲቅ አስቸጋሪ ጥበት ውጥረቱ ስገባ ያንን መከላከል ትችላለህ መዋጃ ማለት ምንድነው መመከት ከሱ ጋር ያው መቋቋም ትችላለህ ወስቲክባሪ መሻቅል ሀያት አስቸጋሪ የህይወትን ውጣ ውረዶች መወጣት ትችላለህ። ቢቀልቢን ታቢት ጽኑ በሆነ ልቦና ጽኑ የሆነ ልቦና ያለ በቃ ወየቂንን ሳዲቅ እውነተኛ የሆነ ደግሞ ምን የቂን ይኖራል። ላቱዘልዝልሁ ልአሕዳቱ ወላሂ እነኚህ ንግግሮች እንዴት ይጣፍጣሉ። ላቱዘልዝልሁ ልአሕዳቱ ክስተቶች ምንም አይሉት የማያንቀጠቅጡት ማለት ነው። ልቦና ይኖርሃል። ወላ ተሕተዙ ልአዓሲሩ ሱብሓነላህ ወላ ተውዙሁ ተውዝ ማለት የማታናፍሰው ወደዚህ ወደዚህ የሚያነቃንቀው ማለት ነው አሲሩ ዓሲር ማለት ማለት ነው ሪሑን ተሕቡ ብሽዳ በኃይለኛ የምትነፍስ ንፋስ የማታወዛውዘው ልቦና ይኖርሃል ሊአነሁ ያዕለም አነ ሀዚህ ልሐያት ዳሩ ኢብትላ በቃ ፈተና ሲመጣ ለእሱ አዲስ አይደለም ፈተና መጥቶ የሆነ ችግር አስቸጋሪ ነገር ውስጥ ቢገባ ለእሱ አይገርመውም ለምን አላህ ሀያት አድርጓታል ዳሩ ኢብቲላ የፈተና ሀገር ወምቲሃን በቃ የኢምቲሃን ሀገር ነች ግልጽ ነው የፈተና የሙከራ ማለት ነው የፈተናና የሙከራ ነች ወተቀሉቢ የነገራቶች ምን የሚሉበት አዎ የሚገለባበጡበት ሀገር ነው ዛሬ ሁል ጊዜ ደስተኛ ሆነ መኖር ነው ፈልግ የለም በቃ ዱንያ ላይ የለም ያቀምሳል የሆነ ጊዜ ላይ ላይ እንደዛ ነው በቃ ሁሌ ደልቶ ተደላልቶ መኖር የለም ከማ ቃለ ተዓላ አላህ ስብሓን ወተዓላ እንዳለው አለዚ ኸለቀ ልመውተ ወልሐያተ የብልወኩም አዩኩም አሕሰኑ አመላ ያ ነው አላህ ህይወትን ሞትን የፈጠረ ሊሞክራችሁ አዩኩም ማናችሁ አሕሰኑ አመላ መልካም ስራ ትሰሩ እንደሆነ ቃለ ተዓላ ወለነብልወነኩም እንሞክራችኋለን ፈትናችኋለን ሐታ ናዕለመ ልሙጃሂዲነ ሚንኩም ከእናንተ መካከል ማን በአላህ መንገድ ላይ እንደሚታገልና ወሳቢሪነ እንዲሁም ትዕግስተኞች ጽኖችን ሊያውቅ ወነብሎ አኽባረኩም አኽባራችሁንም የእናንተንም ወሬ የሚተረከውን ሁላ ምን እንላለን እሞክራለን አለ የእናንተ አኽባራችሁን ሁላ ሳይቀር አኽባር ገብተከል የእናንተ የእናንተ ወሬዎች ላይም ማለት ነው የሚተረከውንም ሳይቀር አላህ ፈተና አድርጎታል ማለት ነው እሞክራለን በሱ ከማጀራ እንደተከሰተው ይላል የተከሰተም እንዳለው አላ ረሱልላህ በነቢ አለይሂ ሰላቱ ሰላም ላይ ወአላ ሰሐበቲሂ በሰሐቦቻቸውም ላይ ሚነል ሚሃኒ ፈተና የሚባል ነገር ተፈራረቀባቸው ወሸዳኢዲ ብርቱ ነገር ላኪነሁም ነገር ግን ላኪነሁም ነገር ግን ዋጀሁሃ ያ የደረሰባቸውን ፈተና ምን አሏት ተጋፈጡ ማለት ነው ቢልኢማን ሳዲቅ እውነተኛ በሆነ ምን ኢማን ወልዐዝም ሳቢት ቆራጥነት ባለበት ጽኑ አሰማ ጽኑ በሆነ ቆራጥነት ሐታ ኢስታዙሃ እስቲተላለፏት ድረስ ቢነጃሂን ባህር ነጃ ማለፍ ማለት ነው። ባህር ባህር በሆነ ባህር ማለት ማለት ራዒ በጣም ልዩና ውብ በሆነ ማለት ነው። ወማ ዛከ ይህ ከመሆኑ ጋር ኢላ ሊኢማኒህም ወማ ዛከ ይህ ሊሆን አይቻለም ኢላ ሊኢማንህም ቢቀዳኢ ላህ ወቀደሪህ በአላህ ውሳኔና ፍርድ ስላመኑ እንጂ ይሄ ሊሆን አልቻለም ወስትሽዓሪህም ሊቀውሊህ ወስትሽዓሪህም ያንን ደግሞ ውስጣቸው ያኔ በጣም ያመኑበት ውስጣቸው ያሰረጡ ከመሆናቸው እንጂ ሊቀውሊህ ተዓላ አላህ ስብሓን ወተዓላ እንዲህ ብላል قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون ያው ሁላው ሙሲባ ደርሶባቸው ምን ይሉ ነበር ቁል ለን ዩሲበና እኛ ላይ አይደርስብንም ኢላ ማ ከተበ አላሁ ለና አላህ ለእኛ የጻፈው እንጂ ሁወ መውላና እሱ ወዳጃችን ነው ይላሉ ማለት ነው ረዳታችን መውላና ናሲር وعلى الله بالله عليهم فليتوكل ይመካ አልሙእሚኑን ይሉ ነበረ ማለት ነው ይሄ እንግዲህ የተወኩላቸው ወይም ደግሞ በቀደር የማመናቸው ውጤት እንደሆነ ታያለ ومن ثمرات الإيمان بالقضاء والقدر الله بوسنو فردنا وساني إماما فري ሌላኛው تحويل المحن ፈተና ይቀየራል ኢላ ሚናህ ወደ ሚናህ ነው የሚቀየረው ፈተና ነው እኮ የመጣብህ የነበረው ግን አንተ በቀዷና በቀደር ከማመን የተነሳ ወደ ሚናህ ይቀየርልሃል ምን ማለት ነው ሀዲያ ማለት ነው አጥያ ከአላህ ስጦታ ይሆንልሃል በቀዷና በቀደር ስታምን ሀዲያ አጥያ ይሆናልህ ስጦታ ይሆንልሃል ወልመሳኢብ ሙሲባ ደግሞ የደረሰብህ ኢላ አጅሪን ወደ አጅሪ ይቀየርልሃል ሙሲባ ይደርስብህና በቀዷ በቀደር ያመንክ ሳብር ስትሆን ወደ ምን ይቀየራል ወደ አጅር ከማ ቃለ ተዓላ አላህ ስብሓን ወተዓላ እንዳለው ما أصاب من مصيبة إلا بإذن الله ومن يؤمن بالله يهد قلبه والله بكل شيء عليم ما أصاب من مصيبة عند مصيبة ችግር አይደርስም إلا بإذن الله فالله في ይሆንች በቃ ቀዳ قضاء قضاء والقدر አልክ ومن يؤمن بالله በአላህ ያመነ ደግሞ በዚህ በአላህ በወሰኑ በፍርዱ በውሳኔ በቀዳ በቀደር ያመነ يهدي قلبه الله قلبه ይመራ በቅናቸው መንገድ والله بكل شيء عليم الله سبحانه وتعالى بقول لنا نجرا واكين قال علقمة إنما ما سملكت علقمة بلو ወረጁል እሱ አንድ ሰው ነው አለ ቱሲቡሁ ልሙሲባ አንድ ሙሲባ ይደርስበታል ይነከዋል ፈያዕለም ያውቃል አነሃ ሚን ዕንድላህ ያቺ ችግር ሙሲባ ከአላህ እንደደረሰችበት ፈየርዳ ይወዳል ወዩሰልም እጅ እግሩን ይሰጣል በማለት በዚህ አይነት መልኩ አስቀምጦታል ማለት ነው طيب لدار رزقنا مكالا هذا وصلى الله على محمد وعلى آله وصحبه وسلم إن شاء الله